አለዚነ ባህሪያቸው የተረበሱነ ቢኩም ምቾት የሚያዩ ናቸው። አየሩን አይተው እንደ አየሩ የሆኑ ናቸው። ሁኔታዎችን ይጠባበቃሉ እናንተ ጋ ማለት ፈኢን ካነ ለኩም ፈቱሁም ሚነላህ ከጠላቶቻችሁ አጋጣሚ ፊልም ያጋጥሟችሁ በምትፋለሙበት ጊዜ የአሸናፊነትና የድል ባለቤትነትን ስትጎናጸፉ አለ አላሁ ስብሓነ ወተዓላ። የዛን ጊዜ ቃሉ አለም ነኩም ማዕኩም ሙናፊቆች ናቸዋ። ከእናንተው ጋር ነበርንም አይደል? ትክክለኛ ኢማን ተቅዋ ይዘን ሙስሊሞች ሆነን አብረንም አይደል የምንሰግደው፣ ምንገባው፣ ምንወጣው። ስለዚህ በድልና በበላይነት አሸናፊ ሆናችሁ ፊልሚያው ላይ የበላይነትን ስታገኙ ከደረ ከሚደርሳችሁና ከሚከፋፈለው ምርኮ ለእኛም እንዲደርሰን ይገባል ብለው በጥቅም ፍለጋ ሰዓት ራሳቸውን የሚያሰልፉ እኮ ናቸው አለ አላህ ሱብሓነሁ ወተዓላ። ግን ወኢን ካነ ሊልካፊሪነ ነሲብ ያ መሆኑ ቀርቶ እናንተ ድል ብትቀሙ ልክ ባለፈው ደርሳችን በገዝወት ኡሁድ በሰሃባዎች ስተት ለነብዩ ከነብዩ የተሰጣቸውን ትእዛዝ በአግባቡ ባለመፈጸም አሚርን ባለመታዘዝ የደረሰባቸው አይነት አደጋ መሰል ነገሮች መበለጥ ወኢን ሊልካፊሪነ ነሲብ የበላይነቱና አሸናፊነቱ በአጋጣሚ ቢከሰት ለካፊሮችና ለጠላቶቻችሁ ደግሞ ቃሉ አለም ነስተህብዝ አለይኩም ወንምናኩም ሚነል ሙእሚኒን እኛ ኮነን መስለን ተቀላቅለን ከሙስሊሞች ከሙእሚኖች ጋር እንከላከልላችሁ የነበረ እናንተ ለአቅም እንዳያገኙ እያዳከምናቸው የነበረ መጥቶ ጥቃት እንዳይሰነዝሩባችሁም እንከላከልም የነበረው እኛ እኮ ነን። አታቁም ከናንተው ፊልሚያም በላይ ይሏቸዋል። እነሱን ደግሞ ሲሄዱ ሁለቱም ጋር የመጫወት ባህሪያቸው የሙናፊቅነት ባህሪ ይሄው ነውና ማለት ነው። ፈላሁ ያህኩሙ በይነኩም የውመል ቂያማ ዱንያ ላይ ማጭበርበር ይቻላል፣ ችግር የለውም። ምክንያቱም ሙእሚኖቹ ጋር ሙስሊሞቹ ጋር ሲመጣ ሙስሊም አይደለንም ብለው ከእናንተ ጋር አይደለንም እንዴ ብለው ይሄ ሰው የሚፈጽመውን የባዕዳ አይነት በተሻለ መልኩ በመፈጸምም ማጭበርበር ይቻላል፣ ሙናፊቅነትን ደብቆ ልክ የቁርአን አያው እንዳለ ወደ ካፊሮች ጋርም ሲሄዱ እዛም እነሱን ማታለል ማጭበርበር ይቻላል። ቅያማ ግን ይሄ አይቻልም። አላህን ግን መሸወድ አይቻልም። ስለዚህ ለእንደዚህ አይነት ማጭበርበር የነሱ ማጭበርበርና ኦሪጂናልና ትክክለኛ የሆነውን ኢማንና ተቋ ለያዛችሁት ለእናንተ ለሙእሚኖች ለሁሉም አላሁ ስብሓነ ወተዓላ ትክክለኛውን አይነት ያልተዳላ የሆነ ፍርድ ይፈርዳል የውመል ቂያማ አለ አላሁ ስብሓነ ወተዓላ። ወለን የጅዓል አላሁ ሊልካፊሪና አለል ሙእሚኒነ ሰቢላ። ምናልባት በገዝወት ኡሁድ የተከሰተው አይነት ስህተት አለመከተል፣ አሚርን አለመቀበል፣ አለማዳመጥ የሚያመጣው አይነት ክፍተት ሊኖር ይችላል። ግን የዲን ጠላት የሆኑትን ሰዎች ሙናፊቅንም ሆነ ካፍርን መቼም ቢሆን መቼም የበላይ አድርጋቸው ሙእሚኖች ላይ አለ አላሁ ስብሓነ ወተዓላ። ኢነል ሙናፊቂና ዩኻዲኡን አላህ ወሁወ ኻዲኡሁም። ሙናፊቆች ቢቻላቸው ቢቻላቸው ሰውን እንደሚያታልሉ ሰውን እንደሚያጭበረብሩ ሁሉ አላህንም ያታልሉ ይመስላቸውና አታለን ይላሉ። ግን እየተጭበረበሩ ያሉት እነሱ ናቸው፣ እየታለሉ ያሉት። ወይዛ ቃሙ ኢለ ሰላት ቃሙ ኩሳላ መስለው መጥተው ተቀላቅለው ከሙእሚኖች ጋር መስጂድ ላይ የኢባዳ ቦታ ላይ ተገኝተው ሰፍ ላይ ቆመው ሰጋጅ በመሰሉ ጊዜ በአማረ ሰላት በተሻለ ሰላት ሰጋጅ መስለው በሚቆሙ ጊዜ ውስጣቸው ግን ቃሙ ኩሳላ አለ። የስንፍና አቋቋም ነው። አላህ ያየኛል፣ አላህ ይሰማኛል፣ ለአላህ ብዬ አይደለምና ዩራኡነ ናስ ወላ የዝኩሩነ አላህ ኢላ ቀሊላ። ሰላታቸው ላይ የሚፈልጉት አንድ ነገር አለ። መጥተው ተቀላቅሎ ሲሰግዱ መጥተው ተቀላቅለው ጀማዓ ሲሆኑ የሰውን እይታ ሰዎች እንዲያዩቸው ሙስሊሞች ናቸው፣ ሙእሚኖች ናቸው፣ እንደውም ከኛ በላጮች ናቸው ብሎ እንዲያረጋግጡላቸው እንዲመሰክሩላቸው ነው። ንያቸው አላማቸው ይሄ ነው። ሪያ ነው፣ ሱምዓ ነው። በንያቸው የአላህን ፊት ሰዋብና አጅር ለአላህ ብዬ የሚል ነገር ውስጣቸው ላይ የለምና ይላል አላሁ ስብሓነ ወተዓላ። ወላ የዝኩሩን አላህ ኢላ ቀሊላ። ሙዘብዘቢነ በይነ ዛሊክ አለ። የዋለሉ ሰዎች እኮ ናቸው ሙናፊቆች ማለት አለ አላሁ ስብሓነ ወተዓላ። አገላለጹን የው ቁርአን እንዴት በአማራ አገላለጽ የአገላለጽ አንደበትን የው እንዴት አድርጎ ውስጥ ላይ ሊገባ በሚችል አይነት በሚያሳምኝ አገላለጽና ትንታኔ ሙናፊቅ ማለት በደንብ የሰው ልጅ እንዲያውቀው ምን አይነት ሰው እንደሆነ ያለውን ባህሪ ጭልጥ አድርጎ ሲነግር ነው። ሙዘብዘቢነ በይነ ዛሊከ ሙጠሪቢን ወሙተረድዲን በይነ ልኩፍሪ ወልኢማን ማለት ነው። የዋለሉ ናቸው። በዛሂራቸው ስታይ ከፊት ለፊት ስታይ ከሙእሚኖች ነን፣ ውስጣቸውን ስታይ ከካፍሮች ነን። ግን የትም የሉም፣ እንዲህ የዋዠቁ ናቸው አለ አላሁ ስብሓነ ወተዓላ። لا إلى هؤلاء ولا إلى هؤلاء ከነዚህም ከነዚህም የሉም። ዲን አልእስላምን የሚያጠቁ አካሎች በእንደዚህ አይነት ሙናፊቆች ነው የሚገቡት። ዘመኑ የቴክኖሎጂ ዘመን ነው፣ የእውቀት ዘመን ነው። የዕለሙነ ዛሂረን ሚነል ሐያት ዱንያ ወሁም አኒል አኺረቲ ሁም ጋፊሉን ይላል አላህ ሱብሓነሁ ወተዓላ። የሁዳ የእስላምን ለመመንጠር ከያዘው ስልትና ብልጠት አንዱ ይሄ ነው። አንተ አታውቅም፣ ምንም የምታውቅ ነገር የለም። ከፈለጉ ቁርአን ያሳፍዟቸዋል። ومن العجائب የለም እኮ ውስጡ ሌላ ነው፣ ውሸት እኮ ነው፣ ፎርጂድ። ቁርአኑን ሲቀራ ሲታይ لا إله إلا الله ሰሃባዎች ወይም ነቢዩ የሚቀሩ ይመስልሃል። ጺሙን ሲታዩ ላ ኢላሃ ኢለላህ ተወው ከውበት ጋር ታጅቦ ከአለባበስ ጋር ደመቅመቅ ብሎ አብረው ነው ጀማ የሚቆመው። ሲያሸው ተነስቶ ነቢዩ እኮ ረሱል እኮ ሰለላሁ ዐለይሂ ወሰለም እንደዚህ ብለው ሲያሰላ መስጂዱን ያነቃንቀዋል። ወላኪን በየትኛዋ ቀዳዳ ገብቼ ዲነል እስላምን ገርስሼ ልጣል የሚል በእንደነዚህ አይነቶች ነው መሳሪያ አድርጎ የሚጠቀሙት። ያለበለዚያ ሌላ መጣያ ቦታና እና ናህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን ይላል አላህ ወተዓላ። በየትኛውም አይነት ስልት በየትኛውም አይነት ዘዴ ዲን እስላምን ሐቅን ማጥፋት አትችልም። ውስጡ ላይ ገብተህ ግን ከፋፍለህ ሊሆን ይችል ይሆናል። ያ ዲንን ማጥፋት ባይሆንም መከፋፈል፣ ፊርቃ፣ ቡድን ማምጣት ይቻላል። ስለዚህ ያ ሙናፊቅ ይገባልህና ቁርአን አፍዟል፣ ሐዲስ አፍዟል፣ ያ ሰላም ሲመክር ሲደግር ሲሰግድ ተወው። ቅድም እንዳልነው አንድ ነገር ይዞ መዞ ይመጣልህና በሶስት በአራት አይነት ሰው እንዲከፋፈል ይሄ ቢድዓ ነው፣ ይሄ በነቢዩ ጊዜ የሌለ ነው፣ ይሄ ነገር ሐራም ነው። እሱን የሚያጅብ የሚከታተል ውስን ቡድን ይኖራል። የተወሰነ ቲፎዞ ይኖራል። እንዴት የሚል ደግሞ ይኖራል። እየተፋጠጠ ያለው ማንና ማን ነው? ሙስሊምና ሙስሊም የሚባለው ማን ነው? ሙስሊምና ሙስሊም የሚያባላና remote ኡን ይዞ የሚጫወተው game ኡን ይዞ የሚጫወተው ማለት ነው የይሁዳ ተላላኪ ሙናፊቅ። ሙናፊቅ አስቸጋሪ ነው። በጣም መጠንቀቅ ያስፈልገናል። ወመን ዩድልላህ ፈለን ተጅደ ለሁ ሰቢላ። እነዚህ አይነቶች ጥመት ውስጣቸው ላይ የታተመ ስለሆነ ያ ሙሐመድ አላህ አንዴውኑ አጥምሞ ድምድም ያደረገለትን የሚቃናበትን መንገድ አታገኘውም ይላል አላሁ ስብሓነ ወተዓላ። ያ አዩሃ አለዚነ አመኑ ላ ተተኪዙ ልካፊሪነ አውልያ ሚን ዱን ልሙእሚኒን። ሙናፊቆች ያንሸራትቱና ልብ ሳትል ሄደ ከካፊሮች ጋርና ለዲን ልእስላም እላፊ ጠላት ከሆኑ ሰዎች ጋር ወዳጅነት እንድትመሰርት ያደርጉሃል። ተጠንቀቅ። አው ከካፍሮች ጋር በማህበራዊ ኑሮ አብሮ በመኖር ካለኩ ካፍሮች ከማትነካቸው ካፍሮች በአንተ ዲን ላይ ከአንተ በላይ ለነፃነቱ የሚቆረቀሩ በፍጹም ዲኑ እንዲነካ የማይፈልጉ كندن زينة توشغارا لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم عن دياركم عن ايش عن تبروهم وتقسطوا إليهم آه. إن الله يحب المقسطين كأغرك على فناكلو كفر بلو على فاتتو يمين دين نو بلو كانت غارا قب قب كالفترو ንብረትህን ዘርፋለሁ ካላሉ፣ ገድልሃለሁ እንጋደል ካላሉ፣ ከነዚህ ጋር በመልካም ብትኖር አላህ ፍትሃዊ ጌታ አላህ ነውና ከነዚህ ጋር አብረ ተወዳጅተ ተፋቅረ ተስማምተ ተግባብተ መኖርን አይከለክልም ይላል ቁርአን። ግን ይህን አይነት ባህሪ የለቀቁት ደግሞ አሉ። በየትኛውም አይነት መጥፋት አለብኝ ዲን የሚሉት ከእንደዚህ አይነት ካፍሮች ጋራ ወዳጅነትን እንዳትይዝ ይላል አላሁ ስብሓነ ወተዓላ። ያ አዩሃ ለዚነ አመኑ ላ ተተኪዙ ልካፊሪነ አውልያ ሚን ዱን ልሙእሚኒን። ሰው አላጣም፣ ስንት ሙእሚኖች ባሉበት አቱሪዱና አን ተጅአሉ ሊላሂ አለይኩም ሱልጣና ሙቢና እየተከለከላችሁ ሄዳችሁ ከካፍሮች ጋራና ከዲን አድው ከሆኑት ጋር ወዳጅነት ስትመሰርቱ እምቢ ብላችሁ ስትመከሩ ሲነገራችሁ ፈልጋችሁ ነው ሄዳችሁ ተቀላቅላችሁ የጠማችሁ የጠመማችሁ ተብሎ በሙናፊቅነት ተፈርጃችሁ አላህ ጋር ለቅጣት የሚያበቃችሁን መረጃ ማስቀመጥ ትፈልጋላችሁ አለ አላሁ ሱብሓነሁ ወተዓላ። ኢነል ሙናፊቂና ፊደርኪል አስፈሊ ሚነናር ያጅባል። በጣም አንዳንድ ዑለማዎች ለዚህ ነው ሙናፊቅ ለዲን ልእስላም ካፍር ይሻላል ይላል። ከላስ ካፍር ካፍር ነው። ስንት አይነት ካፍር ደግሞ አለ እኮ ለዛው ቅድም እንዳልነው አብሮ ኖሮ መነካከት የማይፈልግ ዲነል እስላምን አብሮ ከመኖር የተነሳ አፍቅሮ ወዶ በአንድ ሀገር በአንድ ጎረቤት ተስማምቶ የሚኖር ስንት አለ? ሰላት ደርሷል ተነስና ስገድ የሚሉ ሁሉ አሉ። በጣም የሚገርማቸው ከካፍሮች ውስጥ ስንት አይነት እኮ سبحان الله አላህ ኸልቅ አለ። ሙናፊቅ ግን የሚገርምህ ነገር ከካፍር ይበልጣል። አላህ ጋር ኢነል ሙናፊቂና ፊ ደርኪል አስፈሊ ሚናን ናር ሙስሊም ነኝ ባይ እኮ ነው። ለነገሩማ አጭበ የሆነቿን ኢማን እኮ የሚያሳይ እኮ ነው። ቅድም ብለናል። ስንት አይነት አብለጭላጭ ነገር ያሳያል። አትመነው። አንተ እንደምትለው፣ አንተ እንደምታስበው፣ አንተ አይተ እንደምትገምተው አይደለም። ሙናፊቆች አለ ኢነ ሐርፉ ተውኪድን ወነስብ ይላሉ የነህው የሰርፍ ሰው ከበደ ነገሩ ማለት ነው። ኢነል ሙናፊቂን አለ ሙናፊቆች እኮ የሚገጥማቸው ነገ የቅያ ማለታ في الدرك الأسفل من النار አለ። ጀሃነም دركات አለው፣ ጀነት درجات አለው። ጀሃነም ወደ ታች ወደ ታች ወደ ታች ወደ ታች እያለ ሲሄድ ቃጠሎ እየበዛ ነው የሚሄደው እሳት ትክክለኛ original እሳቷ ላይ የሚቀመጡት ሙናፊቆች في الدرك الأسفل من النار ስምጧ ላይ ነው የሚቀመጡት አለ። ስምጧ ላይ አልጠቀመም። ያ የሽወዳ ኢማን በለው፣ የማጭበርበር ሰላት በለው፣ የማጭበርበር ቅርአት ሂፍዝ በለው፣ ምን በለው፣ ምን በለው፣ ሁሉንም ቁጠር። አላህ አይሸወድምና ማለት ነው። እዛ ከተወረወሩ በኋላ يا محمد ولن تجد لهم نصيرا ከዛ ሊያተርፋቸው ከአዛበላሂ ሸዲድ ከደርከል አስፈሊ ሚነናር ሊያድናቸው የሚችል አጋዥ አታገኝም። ያ ሙሐመድ አለ አላሁ ሱብሓነሁ ወተዓላ ኢለ ለዚነ ታቡ። ይህን አይነት ባህሪ አኺራም ሳይሄዱ እዚሁ ከእንደዚህ አይነት መጥፎ ሙናፊቅነት ባህሪ ተውበት ያደረጉት ሲቀሩ አለ አላሁ ሱብሓነሁ ወተዓላ ወአስለሁ ስራቸውን ኦሪጂናል አደረጉት። ወአስለሁ አዕማለሁም ወንያትህም ማለት ነው። አላህ በሚፈልገው አይነት ነው ማስቀመጥ ያለብን። ውስጣችን በሚፈልገው አይነት ነው ብለው ራሳቸውን ያስተካከሉ። ወአተሰሙ ቢላህ አይተመሰኩ ቢኪታብላህ ወዲኒህ ወሱነቲ ረሱሊህ ማለት ነው። በአላህ ቁርአንና ቁርአን ብቻ እንመራለን። የእውነት እንዲህ አይነት ተውበት አድርጎ የተመለሱ ወአኽለሱ ዲነሁም ሊላ የሚተገብሩትን ለአላህ ሊወጅህላ ብለው ሰዋብና አጅሩን ከሱ ብቻ ነው የምንፈልገው ብለው ስራቸውን ጥርት አድርገው አድርገው በዚህ አይነት ተውበት የታደሱት ሲቀሩ ፈኡላኢከ መአል ሙእሚኒን እነዚህ እማ ሃኡላ ፊ ዙምረትል ሙእሚኒነ የውመል ቅያማ ይሆናሉ ማለት ነው። ቅያማ ለታ ከሙእሚኖች ቡድኖች ጀማዓዎች ጋር ይሆናሉ አለ። ወሶፈ ዩቲ ልሙእሚኒና አጅረን አዚማ ቅያማ ለታ አላሁ ስብሓነ ወተዓላ ይከፍላቸዋል ለሙእሚኖች። እነሱም ከሙእሚኖች ስለተቀላቀሉ ትልቅ የሆነ ክፍያ ጀነትን ማ የፈአሉ ላሁ ቢአዛቢኩም ኢንሸከርቱም ወአመንቱም አላህ ሰውን እሳት ውስጥ ከብቶ ከቶ በመቅጣት በማሰቃየት ምንም የሚጠቀምም ምንም የሚያደርግ ነገር የለም። ምንም የሚያገኝም ፋይዳ የለም። እናንተም በመቅጣቱ እናንተ ትክክለኛ ኢማን ይዛችሁ ለሰጣችሁ ኒዕማ ሹክር የምትሸክሩ ሆናችሁ original የሆነ ኢማንን ከያዛችሁ ከጨበጣችሁ وكان الله شاكرا عليما الله سبحانه وتعالى ለጥሩዎች ጥሩ ምንዳ ይከፍላል።